ሂድ አትበለው እንዲሄድ አድርገው። ለ12 ዓመት የተማርኩት ትምህርት የለፋሁት ድጋም ሁሉ ፍሬ ቢስ ሆኖ በአንድ የበላይ አለቃ እየታረመ ለታይፒስት የሚሰጡ ሸኝ ደብዳቤዎች ጸሐፊና ፍሬ ቢስ ሆኜ እንድቀርና ሞራሌን ለመስበር የተፈጸመብኝ ግፍ መሆኑ ስለተሰማኝ ሂዳት ብለው እንዲሄድ አድርገው የሚባለውን አነጋገር ስላስገነዘበኝ ለክቡር ልጅ ሚካኤል እምሩ የውጭ ጉዳይ ሚኒስትር ወደ ፍርድ ሚኒስትር እንዲያዘዋውሩኝ ማመልከቻ አቅርቤ ጠየኩኝ። ለምን የሚል ጥያቄ ሰነዘሩ። የሰጠሁት መልስ የውጭ ጉዳይ ሚኒስትር የሚስጥር መስሪያ ቤት ስለሆነ እስላም በመሆኔ ለስራው ታማኝ ሆኜ አልታየሁም። በውጭ ጉዳይ ሚኒስትር ያጣሁትን የዜግነት መብት ፍርድ ቤት ሚኒስቴር አገኘዋለሁ ብዬም አይደለም። ትምህርቴ ህግ ስለሆነ የሀገራችንን ህጎች በስራ ላይ አጥንቼ ጠበቃ ሆኜ የመኖር እድል እንዳገኝ ነው ብዬ ስገልጽላቸው ተውተው እንዲህ አትበል ብለው ለማንኛውም የት ክፍል ነው የምትሰራው አሉኝ። በተባበሩት መንግስታት ክፍል ውስጥ አልኳቸው። ዮዲት ጋር አሉኝ። አዎ አልኩኝ። የክቡርነታቸው እህት ወይዘሪት ዮዲት እምሩ የተባበሩት መንግስታት ክፍል መሪ ስለነበሩ በል ተመለስ፣ እኔ ከዮዲት ጋር እነጋገራለሁ በማለት የተሰማኝን ቅሬታና ሀዘን በመገንዘብ እስቲ ለማንኛውም ነገር አለመቸኮል ነው ብለው ማመልከቻዬን መልሰው አሰናበቱኝ። ጉዳዩ እንዲህ እንዳለ አክራ ወይም ጋና ከነበሩት የኢትዮጵያ አምባሳደር ክቡር ብላታ መስፍን የበጋሸት ጸሐፊ እንዲላክላቸው በየጊዜው ይወተውቱ ስለነበር ክቡር ልጅ ሚካኤል እምሩ በአክራ የኤምባሲው አንደኛ ጸሐፊ ሆኜ እንዳገለግል ይፈቀድልኝ ዘንድ ለግርማዊነታቸው ማስታወሻ ያቀርባሉ። ነገር ግን ጉዳዩ ከመፈጸሙ በፊት ልጅ ሚካኤል እምሩ ወደ ሌላ መስሪያ ቤት ይዘዋወራሉ። አቶ ከተማ ይፍሩ ይተካሉ። የኔ ጉዳይ ጉዳይ እንደገና አዲስ ነገር ይሆናል። ለአዲሱ ሚኒስትር አማላጅ ልኬ በውጥን ላይ ያለውን ልጅ ሚካኤል የጀመሩትን የስራ እድል እንዲያስፈጽሙልኝ እጠይቃለሁ። ክቡራቱ ከተማ አማላጅ መላኬን ባይወዱም ጉዳዩን ለግርማዊነታቸው አቅርበው ወደ አክራ እንዲሄድ ያስፈቅዳሉ። አክራ አክራ እንደደረስኩ ከጥቂት ወራት በኋላ አምባሳደሩ ክቡር ብላታ መስፍን በጋሸት ለእረፍት ወደ አዲስ አበባ ይመለሳሉ። በጉዳይ አስፈጻሚነት ኤምባሲውን ስራ የመምራት እድል ያጋጥመኛል። በሚገባ በእድሉ ለመጠቀም ስራዬን በትጋትና በንቃት በመከታተል ጀመርኩ። ለአንድ ወር እረፍት የሄዱት አምባሳደር ከስምንት ወር በላይ አዲስ አበባ ከቆዩ በኋላ ወደ ህንድ ተዘዋውረው የአክራን ፕሬዝዳንት ክቡር ኩዋሚ ነክሩማን ለመሰናበት ለአጭር ጊዜ ወደ አክራ ይመለሳሉ። ወዲያውኑ ወደ አዲሱ ስራቸው ይጓዛሉ። በዚያን ጊዜ የጋና መንግስት በፕሬዝዳንቱ መሪነት እጅግ ፈጣን በሆነ ሁኔታ ሀገሪቱን በኢኮኖሚ እድገት ለማራመድ የአፍሪካንም ህዝብ በአንድነት ለማስተባበርና ፈጣን እድገት ለማስገኘት ከልዩ ልዩ መንግስታት ጋር የንግድና የኢንዱስትሪ ልማት ስምምነት ይፈራረማሉ። በሌላ በኩል ደግሞ በሀገር ውስጥ አልፎ አልፎ የሚታየው ተቃውሞ በመቃወም የማያቋርጥ የፖለቲካ ንቅናቄ በሀገር ውስጥ ይታያል። ስለዚህ ለሀገራችን እድገት ጠቃሚ መስሎ የሚታየኝን ሁሉ እየተከታተልኩ በየሁለት ሳምንት ማስታወሻ እያዘጋጀው ባለው ልምድ መሰረት ዋናውን ለግርማዊነታቸው ኮፒውን ለውጭ ጉዳይ ሚኒስትር እልካለሁ። በዚያ ጊዜ የነበረው ልምድ ከየኤምባሲው የሚላከው ቫሊዝ በቀጥታ ከአውሮፕላን ማረፊያ ወደ ግቢ ተል መልኩ ይከፈታል። ለጃንሆይ የሚቀርበው ቀርቶ ሌላው ወደ ውጭ ጉዳይ ሚኒስቴር ይላካል። ከደቡብ አፍሪካ ጋዜጠኛ ጋር መተዋወቅ እንደ አጋጣሚ አንድ ቀን አሻንቲ ወደ ተባለ ሀገር ለጉብኝት እንደ ሌሎች ዲፕሎማቶች ተጠርቼ እሄዳለሁ። ወደ አክራ በምመላለስበት ጊዜ አንድ ፈረንጅ ከደቡብ አፍሪካ የመጣው ጋዜጠኛ ነኝ፣ የጥቁር አፍሪካውያንን ሰብአዊ መብት የሚመለከት አንድ መጽሐፍ ለመጻፍ አስባለሁ። በደቡብ አፍሪካ ውስጥ የሰው ልጅ ሰብአዊ መብት እንዲከበር ባደረግኩት ተቃውሞ እነሆ ከሀገሬ ተሰድጄ እዚህ መጥቻለሁ። ለማዘጋጀውም ጽሁፍ አንዳንድ መረጃ አሰባስባለሁ በሚል መልክ ይተዋወቀኛል። እንዲሁም በመኪናዬ አክራ ድረስ እንድወስደው ይጠይቀኛል። እሽ እለዋለሁ። ጉዟችን 300 ኪሎ ሜትር ያህል የሚያስኬድ በመሆኑ ልዩ ልዩ ጨዋታዎችን እየተጫወትን አክራ ገባን። በዚያን ጊዜ የምኖረው ክቡር አምባሳደሩ ቤት ስለሆነና አስፈላጊውን የምግብ አይነት የተሟላ ስለሆነ እራት ጋበዝኩት። ከዚያ ጊዜ በኋላ ግንኙነታችን ይቀጥላል። መጠያየቃችንና አንድነታችን ለጥቂት ጊዜ ከቆየ በኋላ ከልዩ ልዩ ቦታ ለምጽፈው መጽሐፍ የሚረዱኝን ዶክመንቶች በየቦታው እየወሰድኩ ፎቶኮፒ ከማንሳት ፋንታ ለምን አንተ አትረዳኝም እዚህ ኤምባሲ ውስጥ በሚገኘው ፋሲሊቲ እንድጠቀም አትረዳኝም ብሎ ይጠይቀኛል። እኔም በበኩሌ ለአፍሪካ ሕዝብ አንድነትና የሰው ልጅ መብት ለማስከበር የምትጥር ከሆነ እዚህ ኤምባሲ በሚገኘው ፎቶኮፒ ማሽን የምታመጣቸውን ዶክመንቶች ሁሉ ፎቶኮፒ ማንሳት ትችላለህ አልኩት። በዚሁ ስምምነት መሰረት ልዩ ልዩ ዶክመንቶች እያመጣ ፎቶኮፒ እንዲነሳለት ማድረግ ጀመረ። እኔም በበኩሌ ፎቶኮፒውን የሚያነሳውን ሰራተኛ አንዳንድ ኮፒ በድብቅ እንዲያስቀር መመሪያ ሰጠዋለሁ። ፈረንጁ ከሄደ በኋላ የተከማቸውን ፎቶኮፒ በጥሞና አጠናለሁ። ብዙ ሚስጥር ያዘልና ብዙ የፖለቲካ ሁኔታ፣ የሀገሩን የኢኮኖሚ እድገት፣ በኢንዱስትሪ በኩል ያለውን ልማትና የጋና መንግስት ከውጭ መንግስታት ጋር የሚፈራረመውን ስምምነቶች ሰዎች በሀገር ውስጥና በውጭ ሀገር በጋና መንግስት ላይ የሚሰነዘረውን ነቀፌታ በጠቅላላው የሀገሩን ፖለቲካ ሁኔታ የሰፈሩባቸውን ዶክመንቶች ሆነው አገኘኋቸው። ሰውየው በሀገሩ ጉዳይ ጠልቆ መግባቱን ተገነዘብኩ። ከዚህም አልፎ ከዚህም አልፎ ተርፎ የጋና የሴቶች አንድነት ማህበር ጸሐፊ የሆነችውን የጋና ተወላጅ በወዳጅነት ይዟት ነበር። በዚህ ሁኔታ የተፈጠረው ግንኙነት ብዙ ሚስጥር ለማወቅና ተፈላጊውን ሪፖርት ለማዘጋጀት መልካም አጋጣሚ አገኘው። ለምጽፈው ሪፖርት ሁሉ ከበላይ የሚሰጠኝ መልስ የምታደርገው ስራ ለሀገር እድገትና ለአንተም ለስራህም እድገት የሚያስገኝልህ ነው በማለት በያስኩት መልክ እንድቀጥል የሚል አበረታች መልስ ይሰጠኝ ነበር። ሆኖም ይህ ከደቡብ አፍሪካ ተሰድጄ ለጥቁር አፍሪካውያን ሰብአዊ መብት ለመከራከርና መጽሐፍ ለማዘጋጀት የመጣው ሰው ነኝ ያለው የደቡብ የደቡብ አፍሪካ መንግስት ሰላይ ነው በሚል ተከሶ ከሀገር በድንገት ይባረራል። በኔና በእርሱ መካከል ያለው ግንኙነት በምስጢር የተያዘ ስለነበር ምንም የሚያሰጋኝ ነገር አልተፈጠረም። የሚያመጣቸው ዶክመንቶች ሁሉ አንዳንድ ኮፒ ማስቀረቴን እርሱ ራሱ ሳያውቅ በሚስጥር ነበር። ፕሬዚዳንት ክዋሚ ነክሩማ ነክሩማ አፍሪካን ለማዋሃድና የአፍሪካን የበላይ አባት ሆኖ ለመገኘት የሚያደርጉ ሁሉ በኢትዮጵያ በኩልም ለዚሁ ለአፍሪካ አንድነትና ህብረት የበላይ አባት ለመሆን የግርማዊነታቸው ፍላጎት ስላለ የጋናው ፕሬዝዳንት ፖለቲካ ንቅናቄ ማወቁ ለተፈለገው የበላይነት አባት ከኢትዮጵያ በኩል ለሚደረገው ለሚደረገው ጥረት ጠቃሚ ሳይሆን አይቀርም። ስለዚህ በአክራ ውስጥ በቆየሁት የሁለት ዓመት ጊዜ ጥሩና ታማኝ ኢትዮጵያዊ መሆኔን ለማስረዳት በአጋጣሚ እንደተጠቀምኩ ሁሉ ለሀገር ያለኝ ፍቅር ከሃይማኖቴ እምነት ጋር ተቃራኒ ያለመሆኑን በተቻለኝ መጠን ለማሳመን ተገቢውን ጥረት ያደረግኩ ይመስለኛል። ለዚህም እንደ ማስረጃ የሚወስደው ለሌላ ስራ ለመመደብ ከቤተ መንግስት የተጻፈልኝ ደብዳቤ በስራ ብዛት ሳይደክምህ አይቀርምና ለእረፍት ወደ ሀገርህ አትመጣም ወይ የሚል ነበር። ሆኖም በዚያን ጊዜ አዲስ አምባሳደር የሆነው አዲስ አምባሳደር ሆነው ተሹሞ የመጡት ክቡራቱ ኤፍሬም ቦሩ እኔ አዲስ መጥነኝ ሀገሩ ሳታስተዋውቀኝ የሹመት ደብዳቤ እንኳን ሳላቀርብ እንዴት እንዲህ በእንግድነት ጥለኝ ትሄዳለህ? ስለዚህ ለተጻፈልህ ደብዳቤ መልስ እንድትጽፍና ለጥቂት ጊዜ እንድቆይ ይፈቀድ ይፈቅድልህ ዘንድ ጠይቅ። ስለዚህ ድካሜ ታውቆ ወደ ሀገሬ ለእረፍት እንድመለስ ለተጻፈልኝ ደብዳቤ ጥልቅ ምስጋናዬን አቅርቤ በውጥን ላይ ያለውን ጋብቻ ለመፈጸም ክቡር አምባሳደር የሹመት ደብዳቤያቸውን እንዲያቀርቡ እመለስ ዘንድ እንዲፈቀድልኝ ልመናዬን አቀረብኩ። በዚህ መስማማታቸውን የሚገልጽ ደብዳቤ ደረሰኝ። ቀጥሎም ከክቡር አቶ ከተማ ይፍሩ የውጭ ጉዳይ ሚኒስትር ጓዝህን ይዘህ እንድትመጣ የሚል ትዕዛዝ ደረሰኝ። በዚሁ ትዕዛዝ መሰረት ሀገሬ እንደመጣው ክቡር አቶ ከተማ ይፍሩ ጃንሆይን እጅ መንሳት አለብህ በማለት በቤተ መንግስት ግቢ በተወሰነልኝ ሰዓት እንድመጣ አዘዙኝ። እንደተባለውም ግርማዊነታቸውን እጅ ለመንሳት ተጠርቼ ቀረብኩ። እጅ በምነሳበት ጊዜ ግርማዊ ጃንሆይ አምሮበታል፣ ደህና ነው የሚል አነጋገር ጣል አደረጉ። ክቡር ጸሐፊ ትዕዛዝ አክሊሉ ሀብተወልድ አሁን አምሮበታል፣ ጉንጮቹ አብጧል የሚል ቃል ሲሰነዝሩ፣ ክቡራቱ ከተማ ይፍሩ ደግሞ ውሃ ጠጥቶ ይሆናል የሚል ቃል ጣል ያደርጋሉ። ወዲያውኑ ግርማዊ ጃንሆይ ቆጣ ብለው እኛስ ምን አልን ካሉ በኋላ አንተ ናብዬም ቢያላልክም ብለው ቆጣ ይላሉ። እኔም አልወጣኝም ግርማዊ ጃንሆይ ባለቃ የትዕዛዝን የቆየሁታል መለስ ብለው ስትጠራ ወዲያውኑ መምጣት ይኖርብሃል አሉና ለመሆኑ የማንን ልጅ ያጨኸው የሚል ጥያቄ ይሰነዝራሉ። የአድዋ ተወላጅ የሆኑት አዝማች መሐመድ አብዱ የሚባሉ ሰው ልጅ ናት አልኩ። በል እንግዲህ እንዳታሸንፈክ ብለው ለሰርጉ የሚሆን አንድ ሺህ ብር ከዳረጎት እንዲሰጠኝ አዘዙልኝ። በዚሁ ተሰናብቼ ወደ ቤት የተመለስኩ። ግርማዊ ጃንሆይና ክቡር ጸሐፊ ትእዛዝ አክሊሉ ሀብተወልድ ስለ እኔ ሁኔታ አምሮበታል በማለት ጣል ላደረጉትና ለሰጡት አስተያየት የክቡር አቶ ከተማ መልስ ለውጭ ጉዳይ ሚኒስትር ሰራተኞች ያለው እድል በየግብዣው የሚቀማመሱት እንጂ ለሙስና የሚዳርጋቸው ነገር እንደሌለ ለመጥቀስ ነው። ሲሾም ያልበላ ሲሻር ይጸጸታል የሚለው አነጋገር ውጭ ጉዳይ ለሚሰሩ ሰራተኞች የማይሰራ መሆኑን ለመጠቆም ይመስለኛል።